ድምጽ የኢትዮጵያ ሙስሊሞች ድምጽ ነው። በመቀጠል የታሪክ አምድ ዝግጅታችን ይቀርባል። የታሪክ ምሁሩና የመብት ታጋዩ አህመድ ድንጀበል ከጻፋቸው መጽሐፎች ውስጥ አንዱ የሆነው የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የሚለው መጽሐፍ ትረካ ክፍል ሶስት እነሆ ይቀርባል። በዛሬው ትረካ የመጽሐፉን መግቢያ የምናይ ሲሆን በተለይ መጽሐፉ ስለ ታሪክ አስፈላጊነት፣ በታሪክ ዙሪያ የሙስሊሙ መዘናጋት ሌሎች ታሪኩን እንዲዘክሩለት የመከጀል አዋዜ መኖሩንና እንዲሁም ሙስሊም ልሂቃንን የሚሞግትበትን ክፍል እናደምጣለን። አብራችሁን ቆዩ። ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 3 ረካ መግቢያ በሀገራችን እስላም የረጅምና የገናና ታሪክ ባለቤት ነው። ሃይማኖቱ እኛ ዘንድ የደረሰው ከየትኛውም የዓለማት ሀገራት ቀድሞ ነበር። ይህ ሊሆን የቻለው እንደሚታወቀው ነብዩ መሐመድ ሶለላሁ ዐለይሂ ወሰለም ተከታዮቻቸውን ወደ ሀበሻ በመላካቸው ነበር ከዚያ በኋላ እስላም የሰዎችን ልብ እየገዛ መስፋፋቱን ቀጠለ መንግስታቶችንም አቋቋመ በሀገሪቱ የራሱ ስልጣናዊ አሻራ አሳረፈ ይሁን እንጂ ታሪኩ በአብዛኛው ሳይታወቅ ቆይቷል ምክንያቱ ደግሞ ታሪኩ በወጉ ተጠንቶ ለህዝብ ባለመቅረቡ ነው ከ1983 የመንግስት ለውጥ ወዲህ የብሔር ብሔረሰቦችና ሃይማኖቶች ታሪክ እየተጠና ለህዝብ መቅረብ ይዟል። የተፈጠረውን መልካም አጋጣሚ በመጠቀም የእስላምና የሙስሊሞች ታሪክ ማንነትና ባህልን አስመልክቶም በርካታ ስራዎች መሰራት ነበረባቸው። ሆኖም ዘርፉ ባለቤት አልባ በመሆኑ በቂ ስራ አልተሰራም። ይህ ማለት ግን በከፍተኛ ትምህርት ተቋማት ውስጥ ጥቂት የአካዳሚክ ስራዎች በውጭ ቋንቋዎች አልተሰሩ ማለት አይደለም ግን እስላም ከነበረውና ካለው ሰፊ ተቀባይነት አንጻር ለህዝቡ በርካታ ስራዎች መቅረብ ነበረባቸው የተጻፈውም ቢሆን ገና ባለቤት አላገኘም ታሪክ ትናንትናን ለማወቅ ዛሬን ለመረዳትና ለነገ ለማቀድ ያግዛል ታሪክ ያለው ህዝብ በአግባቡ ከተጠቀመበት ታሪክ ይሰራል ወደፊት መጓዝ የፈለገ መጀመሪያ ወደ ኋላ ተመልሶ ታሪኩን ይፈትሻል። የአባቶቹና የአያቶቹን ገድል ሲረዳ በምን ሁኔታ ውስጥ እንዳለፉ ግልጽ ሆኖ ይታየዋል። የዛሬ እሱነቱ የበርካታ ሂደቶች ውጤት መሆኑን ይረዳል። የአባቶቹንም ስህተቶች አይደግምም። የእነሱ ጠንካራ ተሞክሮ ኃይል ይሆነዋል። እሴቶቻቸውን ለማስከበር ስለከፈሉት መስዋዕትነት ሲያስብ የእርሱ ድርሻ ምን እንደሆነ ይረዳል። ታሪክ ትላንትናን እየነገረን ነገ ወዴት እንደምንሄድ ያመላክታል። ትላንትን የማያውቅ ትውልድ ዛሬን እርግጠኛ አይደለም። ስለ ነገውም ቢሆን ግልጽ እይታ የለውም። ፈረንሳዩ የታሪክ ሊቅና ገጣሚ አልፎንሶ ዲ ማርቲን ይህንን እውነታ እንዲህ ያስቀምጠዋል። ታሪክ የወደፊቱን ጨምሮ ሁሉን ነገር ያስተምራል። ታሪክ ከየትኛውም የትምህርት ዘርፍ በላይ እጅግ ወሳኝና አስፈላጊ ነው። የታሪክን አስፈላጊነት ለመረዳት ቅዱስ ቁርአንን ማየት ይበቃል። አንድ ሶስተኛ ገደማ ቁርአን ስለ ታሪክ ነው የሚያወሳው። ታሪኩን ከተረከልን በኋላ ከተረካው ዕውቀት እንቀስም ዘንድ ያመላክታል። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ዩሱፍ 111 ይህንን ሁሉ የቀደምት መልእክተኞች ታሪክ በርሱ ልብን ልናጸና ተረክንልህ ሁድ 120 በተጨማሪም አላህ ታሪክ ከተረከልን በኋላ ትምህርት መውሰድ እንዳለብን ይመክረናል አስተዋይ ልቦና ላለው ተግሳጽንም ለማድመጥ ጆሮን ለከፈተ እውነትን ለመሰከረ በዚህ ታሪክ ውስጥ ተግሳጽ አለበት ቃፍ 37 የታሪክን አስፈላጊነት ከዚህ እንረዳለን ሆኖም ህዝበ ሙስሊሙ ከታሪክ ሲበዛ ተዘናግቷል ተገቢውን ስፍራ አልሰጠውም። ታሪኩን ለማወቅና ለማሳወቅ ብዙ መሰራት ሲገባው ቸል አለ። ሙስሊሙ ታሪኩን ሌሎች እንዲያጠኑለት፣ እንዲጽፉለት፣ እንዲያሳውቁትና እንዲያሳውቁለት የመፈለግ ዝንባሌ ይታይበታል። የሙስሊሙን ታሪክ መጽሐፍ በዋናነት የራሱ የሙስሊሙ ማህበረሰብ ኃላፊነት ነው። ታሪኩ በወጉ ላለመጻፉ ግንባር ቀደም ተጠያቂው ራሱ ሙስሊሙ ነው። ሌሎችን በመውቀስ መጠመድ ብቻ ነባራዊን እውነታ አይለውጠውም። ታሪካችን ካላወቅን ካላጠናና ጽፈን ለቀጣዩ ትውልድ ካላስቀመጠን ማን እንዲሰራልን ይሆን የምንሻው? ከኛ የተሻለ ማንስ በወጉ መስራት ይችላል? እስኪ ልጠይቆ፣ ስለ ትውልድ አካባቢዎ ታሪክ ምን ያህል ያውቃሉ? በአካባቢው እስላምን በማስፋፋት ረገድ ታላቅ ሚና ስለነበራቸው ለማዎች ምን ያህል ያውቃሉ? ስላላቸው ቅርስስ በአካባቢው እስላም ስላለው ታሪክስ ጠይቀው ተረድተዋልን? ምላሹ አዎ ከሆነ እሰየው። ግን ይህንን ታሪክ ለሌላ ኢትዮጵያ የሚሆን ለሚቀጥለው ትውልድ ለማድረስ ምን ሰሩ? ጽፈው ለማስቀረት የሞከሩት ነገር አለን? በእርሶ በአካባቢው ባሉ አዛውንቶች ዛሬ የሚታወቀው ታሪክ ተጽፎ ካልተቀመጠ ለቀጣዩ ትውልድ ታሪኩን ጎዶሎ ሊያደርገው እንደሚችል ልብ አላሉምን? ጥንት አሊሞቻችን በአረብኛ የጻፏቸው ድርሳናት ስለ ታሪክ የሚነግሩን ብዙ ቁም ነገሮች አሉ፣ ግን አልተጠቀምንባቸውም። በሚያሳዝን ሁኔታ ጥበቃ ስላልተደረገላቸው ከእድሜ ብዛት ከፊሎቹ ተበላሽተዋል፣ እየተበላሹ ያሉም አሉ። ሙስሊሙ የአባቶቹን ታሪክ ቅርሶቻቸውንና የጻፏቸውን ያልታተሙ ድርሳኖች ሊጠብቅ ይገባዋል። በጉዳዩ ላይ ጥናት በማድረግ መመረቂያ ጽሁፋቸው ሊሰሩ ለሚፈልጉ ተማሪዎች፣ ተመራማሪዎችና ተቋማት መስጠት ቢያንስ ኮፒውን አስፈላጊ ነው። ምክንያቱም በጽሁፎች ውስጥ ለታሪክ ጥናት አዳዲስ መረጃዎች ሊኖሯቸው ይችላሉና ይህም የጸሐፊውን ማንነትና ስራዎቻቸውን ከመጽሐፉ ይዘት ጋር የአገሪቱ ታሪክ አካል ለማድረግ ያግዛል። ይህም ብቻ ሳይሆን በግለሰቦች ዝንጉነትና ቸልተኝነት ምክንያት መጽሐፍቱ ላይ እንግልት ደርሶ ሊጎዱ ይችላሉ። በግለሰብ እጅ ካለው ይበልጥ በተቋማት ዘንድ መቀመጡ በውስጡ ያለውን እውቀት ለማስተላለፍ ምቹ ነው። በተወሰነ ማዕከል ቢሰበሰቡ ደግሞ ለጥናት አድራጊዎች ስራውን ያቀላጥፍላቸዋል። ለአብነት ያህል እኔ ስማረበት የነበረው የፊሊዮሎጂ ትምህርት ክፍል የአረብኛ ንዑስ ክፍል ተመራቂ ተማሪዎች የቀድሞ ዑለሞች የጻፏቸውን መዛግብት ለማግኘት በየገጠሩ ሲንገላቱ ቶሎ ማግኘት ተስኗቸው የሚመረቁበት አመት ሲጨምርባቸው ይስተዋላል። አንዳንዶቹም የስራው ትልቅነት ሳይገባቸው ካልገዛችሁን ብለው ያስቸግራሉ። መዛግብቱ ተሽጠውም ከአገር የሚወጡበት ሁኔታ አለ። በተቃራኒው በግዝ ንዑስ ክፍል መዛግብቱን በየአብያተ ክርስቲያኑና በብሔራዊ ቤተ መዛግብት ኤጀንሲ በማይክሮፊልም አሊያም በመዛግብቱ ክፍል ውስጥ ይገኛሉ። እንደ ብዙ እንግልት አይገጥማቸውም። ሙስሊሙም ያለውን ማንኛውንም ያልታተሙ ጥናታዊ መዛግብት በሚመለከተው ማዕከል ቢያስቀምጥ ቢያንስ ፎቶኮፒውን ከዚያ በመነሳት ብዙ ጠቃሚ ስራዎች መስራት ይቻል ነበር። በተጨማሪም ሙስሊም አዛውንቶች ግለ ታሪካቸውን የመጻፍ ልምድ ሊያዳብሩ ይገባል። ከነሱ ተሞክሮ ብዙ ታሪካዊ ዕውቀቶችን ማግኘት ይቻላል። አምባሳደር አብደላ አብዱራህማን ኑር የአይን ምስክር በሚል ለህትመት ያበቁት ግለ ታሪካቸው ጥሩ ምሳሌ ሊሆንን ይችላል። ታሪኩን የማያውቅ አሊያም እንዳያውቅ የተደረገ ህዝብ ስለማንነቱ እርግጠኛ አይደለም። በገዛ ሀገሩ ራሱን እንደ ባዕድ ይቆጥራል። ታሪክ ሳይሰራ ያልፋል። በተቃራኒው የታሪክን እውቀት የተቆጣጠሩ አካላት የፈለጉትን ማድረግ አይቸግራቸውም። ጊዜም ቢሆን በአገሪቱ ጉዳይ ላይ ወሳኝ እነሱ ናቸው። ለመረጡት ህዝብ ማነሳሻ የሆነን ታሪክ አግንነው በማቅረብ አንባቢው እንዲነሳሳ ያደርጋሉ። ሊነግሩን የፈቀዱትን ቆንጠር አድርገው ይለቁብናል። ትላንት በንጉሱ ጊዜ የተደረገውም ይኸው ነበር። የጊዜውን ስልጣን የጨበጡ አካላት በሚመቻቸው መልኩ ታሪክን አቀረቡ። የትላንቱ የኢትዮጵያ ታሪክ በምን መልኩ መቅረብ እንዳለበት ወሰኑ፣ አቀረቡም። የታሪኩን አቀራረብ መቆጣጠር ቻሉ። ሁሉም እነሱ ባስቀመጡት የታሪክ መነጽር የሚመለከት ሆነ። ይህ ደግሞ በአስተሳሰብና ፍላጎቱ ላይ ቀጥታ ተጽዕኖ ነበረው።